ይህ ራዲዮ ነጋሽ የኢትዮጵያን ሙስሊሞች ድምጽ ነው። በታሪክ አምዳችን ደግሞ የኢትዮጵያን ሙስሊሞች የጭቆናና የትግል ታሪክ በሚል ርዕስ በመብት ታጋዩና ጸሐፊ ወንድም አህመድ ዲን ጀበል የተጻፈ ታሪክ ክፍል 18 ረካ ይቀርብላችኋል። يدعو للعلم وللعمل لا شيء سواه ኢትዮጵያውያን ሙስሊሞች የጭቆናና የትግል ታሪክ ከአህመድ ዲን ጀበል ክፍል 18 ትረካ ሻህ ባደር ከሂጃዝ በመነሳት ወደ ሐረር ሲመጡ በአካባቢው እስላም ቀደም ብሎ በሼህ እስማኤል አልጀበርቲ ዳዋ ተስፋፍቶ ነበር ያገኙት። የተለያዩ ጎሳዎች እነ ሼህ አባድርን በሞቃ አቀባበል ነበር የተቀበሏቸው። ሼህ አባድር እስላም ይበልጥ እንዲደራጅ አደረጉ። ከሶስት ወራት በኋላም ሁሉም ጎሳዎች ተሰብስበው በሐረር መሪያቸውን መረጡ። በምርጫ የተሳተፉት ጎሳዎች ሃርላ፣ ኖሌ፣ ሱማሌዎች እና እርጎባዎች እንደሆኑ በየህያ ቢን ነስረላ የተጻፈው ፍትህ መዲነቱ ሐረር ይገልጻል። በሐረር አካባቢ ሙስሊሞች ላይ ወረራ ለመፈጸም በ1228 ወይም 625 ዓመተ ሂጅራ ሙስሊም ያልሆኑ ተንቀሳቀሱ። በዚህን ጊዜ ኢስሐቅና አባቱ መርዲን ከሐረር 30 ኪሎ ሜትር ርቀት ላይ በምትገኘው ባቢላ አካባቢ ተጋድሏቸው ጦርነቱ ቀጥሎ በ1248 ይስሐቅ ተሰውተዋል። ይህ በዚህ እንዳለ በ1234-35 ሺህ በርካታ ዑለሞች ከሐረር ለሐጅ ወደ መካ ሄደዋል። ለረጅም ዓመታትም በዚያው መኖር ጀመሩ። እርሳቸው ወደ ሀጅ ሲሄዱ አሚርነቱን ለወንድማቸው ዑመር ዲን አሳልፈው ሰጡ። እርሱም በአሚርነቱ ቆይቶ በ1251 ከዚህ ዓለም በሞት ተለየም። ሌሎች በተራቸውም ተተክተዋል። አብዛኛዎቹ በአካባቢው ከመጡ ሙስሊም ካልሆኑ ጋር ሲጋደሉ ተሰውተዋል። ሻባድር ከረጅም ጊዜ ቆይታ በኋላ ከመካ እስከተመለሱበት ጊዜ ድረስ ጦርነቱ ቀጥሏል። ፈትህ መዲነቱ ሐረር የተሰኘው መጽሐፍ እንደሚያትተው በመጨረሻም ኻሊድ ዩሱፍ አልአክዋብ ወደ ሞቃዲሾ በመሄድ ከሱልጣን አህመድ ቢን አደም የመሳሪያ እርዳታ ጠይቀው ድጋፍ ተደርጎላቸዋል። ቀጥሎም ሙስሊሞች ለድል በቅተዋል። በዛጉዌ ዘመነ መንግስት ኢስላም ከላይ በጠቀስነው መልኩ ሲስፋፋ በዛጉዌ መንግስት ግዛት ውስጥ የነበሩ ሙስሊሞች ግን በሃይማኖታቸው ምክንያት ችግርና መንገላታት ደርሶባቸው ነበር። በዛግዌ ግዛት ክልል ሰሜን ሙስሊሙን ማህበረሰብ ከላሊበላ ከተማ የማባረር ስራ በስፋት ተሰርቷል። ለምሳሌ በገብረ መስቀል ዘመነ መንግስት ከ1189 እስከ 1229 ባለው ጊዜ ውስጥ ቁጥራቸው 20000 የሚሆኑ ሙስሊሞች በዘዴ ከላሊበላ ተፈናቅለዋል። በቦታቸው ላይ ክርስቲያኖች እንዲሰፍሩ ተደርጓል። ይህንንም ታሪክ የአገው ህዝቦችና የዛግዌ ስርወ መንግስት ታሪክ የተሰኘው መጽሐፍ እንዲህ ሲል አስቀምጦታል። ሽብሺ የተባለው ቦታና በአሁኑ ወቅት የአውሮፕላን ማረፊያ የተሰራበት ስያሜውን ያገኘው የ20 ሺህ የእስልምና ተከታዮች መኖሪያ ስለነበረ ነው። እነዚያ 20 ሺህ ሙስሊሞች በዚያ ተቀምጠው ሲዋለዱ ቅዱስ ላሊበላ በፈለፈለው ህንጻ መቅደሶች ዙሪያ የክርስትና ተከታዮች እየመነመኑ እንዳይሄዱና በሆነ ዘዴ ወደ ሌላ ቦታ ተዛውረው እንዲሰፍሩ ከመከሩ በኋላ እንዲለቁ ተደርጓል። በሌላ በኩል አቡ ሳሌህ ከ1170 እስከ 1220 History of the Patriarch of Alexandria በተሰኘው መጽሐፉ በርካታ ሙስሊሞች በሀበሻ ሰሜን ክፍል ይኖሩ እንደነበረ ጠቅሷል። እያንዳንዱ ሙስሊም ሶስት ሂስ የተሰኘውን የወቅቱን የመገበያያ ገንዘብ ወይንም ጥርብ ብረት ይገብር ነበር። ከዚህ ጊዜ ቀደም ብሎ በሰሜን ኢትዮጵያ የሚኖሩ ሙስሊሞች በሃይማኖታቸው ምክንያት ይደርስባቸው የነበረው ጭቆና እንዲወገድላቸው ታግለዋል። የተከተሉትም ዘዴ በመሪዎቹ ላይ ጫና ማድረግ ነበር። የኦርቶዶክስ ቤተክርስቲያን ጳጳሳት ከግብጽ ይላኩ ስለነበር የግብጽ ፋጢሚድ መሪዎች በሰሜኑ የክርስቲያን መንግስት ላይ ጫና ያደርጉ ዘንድ ሙስሊሞች አቤቱታ ያቀርቡ ነበር። በግብጽ የኮፕት ኦርቶዶክስ ክርስቲያኖች ያገኙትን መብትና ነጻነት ኢትዮጵያውያን ሙስሊሞች በአገራቸው ይጎናጸፉ ዘንድ ጫና እንዲያደርጉ ጠይቀዋል። ከዚህ ጊዜ ጀምሮ የግብጽ መሪዎች የኢትዮጵያን ሙስሊሞችን መብት ለማስከበር መንቀሳቀስ ጀመሩ። ለሙስሊሞች አዎንታዊ አመለካከት ያለው ጳጳስ ከማስመረጥ ጀምሮ ጳጳስ እንዳይላክ እስከ መከልከል የዘለቁ እርምጃዎችን ወስደዋል። ለምሳሌ በግብጽ የካሊፉ አልሙስተንሲር ቢላህ ከ1035 እስከ 94 ሚኒስቴር የነበረውን የበድር አልጀሚልን እርምጃ ማየት እንችላለን። ለኦርቶዶክስ ቤተክርስቲያን ጳጳስ ተመርጦ በሚላክበት ጊዜ በድር አልጀሚል ጣልቃ በመግባት ለሙስሊሙ ጥሩ አመለካከት ያላቸው አቡነ ሳሪዮስ እንዲመረጡ አድርጓል። ከ1077 እስከ 1092 የአሌክሳንደር ጳጳስ በነበሩት አቡነ ሳይሪል አማካይነት አቡነ ሳሪዮስ ተመርጠው ወደ አበሻ መጡ። ሙስሊሞች ሰባት መስጊዶችን መስራት እንዲችሉም አደረጉ። ይህ ድርጊታቸው የክርስቲያኑን ህዝብና መንግስት ቁጣ ቀሰቀሰባቸው። ጳጳሱንም አሰሯቸው፣ መስጊዶቹንም አፈራረሷቸው። በዚህ ጊዜ በኦክቶበር 10 88 ከአቡነ ሳሪዮስ ጋር ወደ ኢትዮጵያ መጥቶ የነበረው ወንድማቸው ወደ ግብጽ ሄደ። የተፈጠረውንም ለበድራ ጀሚል ነገረው። በድራዝ ጀሚልም በቁጣ ለአጼ ግርማ ስዩም ደብዳቤ ጻፈም። መልእክቱም በአገሬ የፈረሱት መስጊዶች እንደገና ካልተሰሩ እኔም በግብጽ የሚገኙትን የግብጽ አብያተ ክርስቲያኖች እንዳልነበሩ አድርጋለሁ የሚል ነበር። ንጉስ ግርማ ጽዮንም ከግብጽ ቤተክርስቲያን አንዲት ድንጋይ ብታነሳ መካ ተሻግሬ የካባን ድንጋይ አመድ አድርጌ ትቢያውን ካይሮ ልክልሃለሁ ሲል በዛቻ መለሰም። በዛጉዌ ዘመነ መንግስት በአገር ውስጥ ሃይማኖታዊ ነጻነት ያላገኙት ሙስሊሞች እስላማዊ ውቀትን ለመክሰም ወደ ውጭ ይጓዙ ነበር። ይህንን የሚያመለክቱ ማስረጃዎችም ይገኛሉ። ለአብነት ያህልም ኢትዮጵያን ሙስሊሞች ጀበርቲዎች በስፋት ወደ ሶሪያ ደማስቆ እውቀትን ለመክሰም ይጓዙ የነበረ መሆኑን ማንሳት እንችላለን። በዚህም የኢትዮጵያን መገናኛ ስፍራ መሻሃድ አልጀበርቲ ይሰይ ነበር። በታሪክ እንደተዘገበው ይህ የኢትዮጵያ ሙስሊሞች መገናኛ ስፍራ መገናኛ መስጂድ ወይንም በሌላ ስሙ መሻሃድ አቡበከር በ1230 ወይንም በ628 ዓመተ ሂጅራ አሰጋጅ ኢማም ተመድቦለታል። በአገር ውስጥ በዚህ ሁኔታ የነበረው የዛጉዌ መንግስት በውጭ ፖሊሲው ግን ከሱልጣን ሱልሃዲን አልአዩቢ ጋር የሰላም አካሄድን መርጧል። እንደ አውሮፓውያን አቆጣጠር በ1173 ወደ ሱልጣን ሱልሃዲን አልአዩቢ ልዑካን ልኳል። ልዑኩ ሰላማዊ ግንኙነትን ለመፍጠር ያለመ ነበር። ለሱልሃዲን ደብዳቤና ስጦታም ይዞ አግኝቶታል። ሱልጣን ሱልሃዲን አልአዩቢ በ1189 አልቁድስን ወይንም ኢየሩሳሌምን ከመስቀል ጦረኞች ነጻ አውጥቷል። ከዚህ ጊዜ በኋላ በዛግዌ መንግስት ጥያቄ በኢየሩሳሌም ለኦርቶዶክስ ቤተክርስቲያን የጸሎት ስፍራ ተሰጥቷል። እንደ ተክለ ጻድቅ መኩሪያ አገላለጽ ቅዱስ መቃብሩ አጠገብ ሁለት ክፍል ቤቶችና መስቀል የተገኘበት ቦታ አንድ ቤተክርስቲያን ሰጥቷቸዋል። የተሰጠው ቤተክርስቲያንና ገዳም ዴር ሱልጣን ወይንም ሱልጣን ሶላሃዲን የሰጠው ገዳም ይባላል። በ14ኛው ክፍለ ዘመንም በአገር ውስጥ እስላም መስፋፋቱን ቀጥሎ በሱልጣን ሀርበ ኢርድ ዘመን በ15 December 1108 ወይንም ጁማ 10 ጀማደል አወል 502 ዓመተ ሂጅራ ነበር የጀባ ወይንም ገባ ህዝቦች እስላምን የተቀበሉት። የታሪክ ምሁራን ስለነዚህ ህዝቦች ማንነት የተለያዩ መላምቶችን ሰጥተዋል። እንደዚሁም ከ20 ዓመታት በኋላ በ February 1128 ወይንም ሰፈር 522 ዓመተ ሂጅራ በወልጆች ሀገር ላይ አማራዎች ጥቃትን ፈጽመው በሽንፈት ተመልሰዋል። በ13ኛው ክፍለ ዘመን የዛጉዌ ስሮ መንግስት በአቡነ ሚካኤል የተመራ ጠንካራ ተቃውሞ ተቀሰቀሰበት። የተቃውሞ መነሻ እስራኤላዊ ወይንም ሰለሞናዊ አይደሉም የሚል ነበር። ለዚህ መሳሪያነት ያገለገለው በ1228 ከኮፕት ቋንቋ ወደ አረብኛ የተተረጎመው ክብረ ነገስት የተባለው መጽሐፍ ነበር። ክብረ ነገስት በሰሜኖቹ ክርስቲያኖች ዘንድ ጸረ ዛጉዌ አስተሳሰብ እንዲጎለብትና እንዲስፋፋ አድርጓል። በኦርቶዶክስ ቤተክርስቲያን ጻድቅ ተደርገው የሚቆጠሩት አቡነ ተክለ ሃይማኖት ከ1215 እስከ 1313 ዛግዌን በመጣሉ ረገድ ከፍተኛ ሚና ነበራቸው። የተክለ ሃይማኖት ቤተሰቦች ከትግራይ በመሰደድ ሸዋ አቅራቢያ ከሰፈሩ በኋላ እዚያ የተወለዱ ተክለ ሃይማኖት የክርስትና ሃይማኖትን መስበክ ጀመሩ። በኋላ ላይ ደብረ ሊባኖስ ገዳምንም መስርተዋል። ዶክተር ሀብተ ማርያም አሰፋ እንዲህ ሲሉ ጽፈዋል። የዛጌው ንጉስና ይኩና አምላክን የሚያዋጓቸው የቤተ ሰዎች ከሁለት ተከፍለው ነበር። ሆኖም በአሸናፊው በይኩኑ አምላክ ጎን ተሰልፈው ያዋጉ የነበሩት የቤተ አለቃ አባ ተክለ በኋላ አቡነ ተክለ የተባሉት ስም ሲታወቅ በላስታው ንጉስ በተሸነፈው ጎን ተሰልፈው ያዋጉ የነበሩት የቤተ አለቃ ስም ቅዱስ ተብለው ሳይሳካላቸው ስለቀሩ ግልጽ ሆኖ አይነገርላቸውም። በይኩኑ አምላክ ጎን ተሰልፈው ሲያዋጉ ከነበሩት ግን አቡነ ተክለ እጨጌ አባ ኢየሱስ ሙአ አቃቤ ሰዓት፣ የኢትዮጵያ ቤተክርስቲያን ደግሞ ሲሶ መንግስት አገኙ። ገድለ ተክለ ሃይማኖት አቡኑ የዛጉዌን መንግስት በመጣል ላይ ሚና እንደነበራቸው እንዲህ ሲል ይገልጻል። ይህን መንግስትና ስርዓት ደፍሮ ያፈረሰ ሰው ቢኖር መርገመ ጌባልን ይወርሳል። ስሙ የከበረ አባታችን ተክለ ሃይማኖትም በመልአኩ ቃል ይህንን ነገር ሰምቶ ይኩኖ አምላክን ቀብቶ አረገሰው፣ ንጉስን ውጋ ብሎም ሰደደው። ድልም አደረገ ገደለው። በአባታችን በተክለ ሃይማኖት ጸሎት በእግዚአብሔር ፈቃድ ነገሰ። የአምባሰንና የግሸን መሪ የነበረው ይኩኖ አምላክ በዛግዌ መንግስት ላይ ጦር በማንሳት የመጨረሻውን የዛግዌ መንግስት ከተሸሸገበት የቂርቆስ ቤተክርስቲያን ውስጥ በመግደል በ1270 ስልጣን ይዟል። ሰለሞናዊ የተባለውን አዲስ ስሮ መንግስትም አቋቁሟል። ገድለ ተክለ ሃይማኖት አባታችን ተክለ ሃይማኖት በሚያስተምርበት ዘመን እግዚአብሔር በአባታችን በተክለ ሃይማኖት ልመና መንግስትን ከዛጉዌ ወገን የእስራኤል ወገን ለሚሆነው ለይኩኑ አምላክ መለሰ ሲል ይገልጻል።